በስደት በሚኖርበት ሀገር በስዊድን ባለፈው እሁድ ያረፈው ኢትዮጵያዊው ባለቅኔ ደራሲ ኃይሉ ገብረ ዮሐንስ ገሞራው የቀብሩ ስነ ስርዓት ከሰሞኑ እንደሚፈጸም ወዳጆቹ አስታወቁ። ኃይሉ በኢትዮጵያ ዘመናዊ ስነ ጽሑፍ ከስመጥር ደራሲዎች አንዱ ነበር። ይሁንና በሥራዎቹ ምክንያት በተደጋጋሚ ለስርዓት እንግልት እናም በመጨረሻ ለስደት ተዳርጎ ሕይወቱም በስደት አልፋለች። እሸት የበቀለ ዝርዝር ዘገባ አዘጋጅቷል። በስነ ጽሑፍ ዓለም ድግስ ላይ መረቁም ሆነ ገፈቱ ግጥም ነው። ስነ ግጥም እንደ ሰማይና ምድር የሚከብድ ሐሳብን በጥቂት የነጠሩና የለመለሙ ቃላት አማካይነት መግለጽ ያስችላል። ኃይሉ ገብረ ዮሐንስ ወይም ገሞራው የተወለደው እንደ ኤሮፓውያኑ አቆጣጠር በ1935 አዲስ አበባ ውስጥ ነበር። በአባቱ በመርጌታ ገብረ ዮሐንስ በጀመረው የቤተ ክህነት ትምህርት እስከ ስነ መለኮት ኮሌጅ ዘልቋል። ጎን ለጎን የከፍተኛ ሁለተኛ ደረጃ ትምህርቱን ምኒልክ ትምህርት ቤት አጠናቀቀ እና ቀድሞ አጼ ኃይለ ሥላሴ ይባል በነበረው በአዲስ አበባ ዩኒቨርሲቲ የቋንቋዎች ጥናት ተቋም ተምሯል። የኢትዮጵያ ተማሪዎች ዘውዳዊውን አገዛዝ በመቃወም እንቅስቃሴ በጀመሩበት ዘመን ኃይሉ በግዕዝ አማርኛና እንግሊዝኛ በሚጽፋቸው ተቺ ግጥሞች በዩኒቨርሲቲ ተማሪዎች ዘንድ ከፍ ያለ ተቀባይነት አግኝቶ ነበር። ኃይሉና ስራዎቹን በቅርብ የሚያውቀው ደራሲ ሀማቱማ እንደሚለው የኃይሉ የሰላ ትችት ግን በወቅቱ የነበረው ንጉሳዊ መንግስት ዘንድ በአይነ ቁራኛ እንዲታይ ምክንያት ሆኗል። ግጥሙን በተለይ በረከተ መርገብን ካነበበና በጣም ዝነኛ ግጥም ሆኖ ብዙ ሰው እንግዲህ በእጅ የተጻፈ የተጻፈ ይሰራጭ የነበረ ነው። ያው የተከለከለ ግጥም ነው። ከዛ ደግሞ ያን መሬት ላራሹም በሚል እንግዲህ ሰልፍ ምንም ሲደረግ ደግሞ ከዩኒቨርሲቲው ከተባረሩት ከዘጠኝ ተማሪዎች ውስጥ አንዱ ነው። እሱ ለተማሪው ማህበርና ለተማሪው እንቅስቃሴ አርአያ የሆነ ግለሰብ ነበረ። ብዙ ጊዜ ተይዞ ብዙ ጊዜ ተገርፏል። ብዙ ስቃይ ደርሶበታል። በጸጥታ የተያዘ ከጥንት ጀምሮ እኛ ነው። ሲነድ ሲቃጠል የሚስቅ እሳት ስትሰሩ ከጥንቱ የአየር መንኮራኩር ለመጫን ከሆነ አልባሌ ካልቸር ደግሞም ማጓጓዣ ዝባዝንኬ ነገር ምናምኑም መምጫ ከያንኪዎች ሀገር ከናጅሬ ብሔር ሮንግ ብራዘርስ እንጦሮጦስ ግቡ ከአይሮፕላኑ ጋር ኃይሉ ገብረ ዮሐንስ ወይም ገሞራው ሲታወስ በቀዳሚነት ከሚነሱት በአዲስ አበባ ዩኒቨርሲቲ ካነበባቸው ግጥሞች መካከል በረከተ መርገም አንዱ ነው። ኃይሉ ገብረ ዮሐንስ ከዚህ ግጥም ባሻገር በርካታ ስራዎች ማበርከቱን አለሙ ተበጀ ይናገራሉ። በረከተ መርገምን ብንወስደው ከኢትዮጵያውያን ግጥሞች ሁሉ በጣም የሚለየው የሚመስለኝ ዓለም አቀፋዊ የሆነ መልእክት ነው የያዘው ጭብጡ ቦታ፣ አካባቢ፣ ወይም ጊዜ የሚወስነው አይደለም። በዓለም ላይ ትልልቅ የሳይንስና የቴክኖሎጂ ውጤቶችን ያመጡ ሰዎችን እያነሳ ስራዎቻችሁ ለሰው ልጅ በጎ ምግባር ሊውሉ ሲችሉ ለሰው ልጅ ጥሩ ነገር ለማምጣት ሊውሉ ሲችሉ ለክፋትና ሰውን መልሶ ለመጨንቆን ሰውን መልሶ ለመደፍጠጥ የሚውሉ ናቸው እያለ ይረግማቸዋል። እየመረቃቸውም ይረግማቸዋል። ከበረከተ መርገም ውጭ ደግሞ በጣም እጅግ ብዙ ስራዎች ከግጥም ውጭ ታሪክን፣ ፍልስፍናን፣ የህጻናት ማስተማሪያን ወዘተ የመሳሰሉትን በጣም ብዙ ስራዎች የታተሙም ያልታተሙም አሉት። ሞገደኛው ገጣሚ ኃይሉ ገብረ ዮሐንስ በመምህራን ማሰልጠኛ ኮሌጅ ጨምሮ በተለያዩ ቦታዎች በመምህርነት ሙያ አገልግሏል። በቻይና ቤጂንግ ዩኒቨርሲቲ ለከፍተኛ ትምህርት ከኢትዮጵያ የወጣው ኃይሉ የንጉሱ ስርዓት ከተወገደ በኋላም በፖለቲካ አቋሙ ምክንያት ወደ ሀገር መመለስ አልቻለም። እንደገና ደራሲ ሀማቱማ ይናገራሉ። ቻይናም ሄዶ ቻይናም ትምህርቱን ከፍተኛ ትምህርቱን ሲከታተል ዘም ብዙ ችግር ደርሶበታል። ከዛ ወደ ስደት እንግዲህ ወደ ኖርዌይና ወደ ስዊድን በመጣ ጊዜ በዚህ ሁለት ቦታዎች ደግሞ ከፍተኛ ችግርና በደል ሲደርስበት የቆየ ኢትዮጵያ ታላቅ የስነ ጥበብ ሰው ሆኖ እያለ ግን በነበረው ስርዓትም በስርዓቶችም ተከታዮችና የኢትዮጵያን አንድነት በጣም ደጋፊ ስለሆነ ይህን አንድነት የሚቃወሙ ኃይሎች ሁሉ ተረባርበው ብዙ ችግር ያደረሱበት ግን የማይበገር የማይበገር ጠንካራ ሰው ነው። ከህብረተሰቡ ጋር ደግሞ በጣም ጥሩ ግንኙነት ነው ያለው። ከስርዓት እንጂ ከሰው ጋር አይጋጭም። ግን በፖለቲካ አቋሙና በኢትዮጵያ አንድነት ጥናቱ ሊመለስ የሚችልበት ሁናቴ በደርግም አሁንም ባለው ስርዓት አልነበረም። ገጣሚ ኃይሉ ገብረ ዮሐንስ ወይም ገሞራው በስደት በኖሩባቸው ዓመታት የሕፃናትና የታሪክ ማስተማሪያ መጽሐፍትን ጨምሮ በርካታ ሥራዎችን ለማሳተም እየጣረ ነበር። መጀመሪያ ሕመም፣ አሁን ደግሞ ሞት ቀደመው። የኃይሉ ገብረ ዮሐንስ ወይም ገሞራዊ ቀብር ሥነ ሥርዓት በስደት በኖረበት ስዊድን ሀገር እንደሚፈጸም ወዳጆቹና አድናቂዎቹ ገልጸዋል። አድማጮች ለኃይሉ ገብረ ዮሐንስ ገሞራው፣ ለቤተሰቡ፣ ለቤተ ዘመዱ፣ ለወዳጆቹ፣ ለዘመዶቹ እንዲሁም በጠቅላላ ለስነ ጽሁፍ አፍቃሪዎቹ ሁሉ መጽናናትን እንመኛለን። ያሰኛል። አንዳንዱን ዳግመኛ ቢፈጠር ሞት እንኳን ጨክኖ ወስዶ ከሚያስቀር ምናለ ደጋግሞ ዳግመኛ ቢፈጥር አጭበርባሪ ሞት እንኳን ጨክኖ ወስዶ ከሚያስቀር ምናለ ደጋግሞ ዳግመኛ ቢፈር በማድመጥ መማር ዝግጅት ይሆናል ቀጥሎ የሚቀርበው።